እኛ እንግዲህ አማርኛ ነው አንብበነዋል፣ ገብቶናል ነው የምንለው። አይ አልገባችሁም የሚባል ከሆነ ማስረዳት የባለቤቱ ነው። አንድ አረብኛ ብቻ የሚያውቅ ሰው ነበር። ለምሳሌ እስቲ ለፈገግታ ስሙ ማን ይባላል? ሙጅሪም ይባላል። እና መስጂድ ገባና አንድ ቀን ዳዕዋ ተደርጎለት ተሰበከና አወለ ሰፍ ላይ ነበረ ሲሰግድ የነበረው እና ኢማሙ እየቀረ እያለ አዑዙ ቢላሂ ሚነ ሸይጣን ረጂም አለም ኑህሊክ ልአወሊን የመጀመሪያዎችን ህዝቦች በኃጢአታቸው በወንጀላቸው ምክንያት አላጠፋናቸውም እንዴ አለ አጠቃላይ ሙሉ ሀሳቡን ስላልገባው አልአወሊን የመጀመሪያዎቹን ሲል የመጀመሪያ ሰፍ ላይ ያለ ስለነበረ እሱ ፈራና ኧረ እኔ እንዳልጠፋ ብሎ ወደ ኋላ ሰፍ ሄደ አሉ። ሁለተኛው ላይ ثم نتبعهم الآخرين ከዛስ ኋለኞችን አላስከተልንም እንዴ ሲል እንዴ አሁንም እዚሁ ላይ ነው እንዴ አለና ወደ ሶስተኛ ሰልፍ ሄዶ ለብቻው ቆመ። ሰልፉ አልሞላም። ስሙን እንዳትረሱት። ከዛሊከ ነፍዐሉ ቢልሙጅሪሚን አይ አሁንማ በእኔ ነው የተመጣው ብሎ መስጅዱን ለቆሮጠ ልክ እንደዚሁ እንሰራለን በሙጅሪሞች ላይ ሲባል ስሙ ሙጅሪም ነበር፣ ቋንቋውን ነበር ያውቅ የነበረው ነው። አሁን እንደዚህ አይነት ችግር ሲፈጠር ቋንቋውን ብቻ አውቀኸው ችግር ሲከሰት ተሳስተሃል የምትባል ከሆነ በቃ ማብራሪያ ይሰጥሃል፣ አይገባህም ተብሎ አትባረርም። ስህተት ሊከሰት ይችላል።